السلام عليكم ورحمة الله وبركاته يسمال طيب طيب الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه كبرانا كبرا የፓልቶክ ተከታታይ ወንድም እህቶች ዛሬ ያው የታወቀው የቡሉጉል መራም ደርሳችን ነው ከሳምንት ሁለት ቀን ማክሰኞና ሐሙስ ነው ሐሙስ መሆኑን ረስቸው አሁን ያስታወስኩኝ ያው አቡ ኢምራን አስታውሰው ነው እንጂ ረስቸው ነበር አላየሃል ዘው ቦታ ላይ ስለሆነ ያለሁት ኪታቤን በጎኔ ስለሆነ አልহামዱሊላህ ያ ኹጥባ አዘጋጅቶ ኹጥባ ላይ ሲወጣ ኪታቡን ቀምተው ሰርቀውበት ኹጥባ አዘጋጅቼላችሁ ነበረ ጠፋብኛል አሉ እና የዛ ነገር ነው ያጋጠመኝ አላየሃል አሁን ቀጥታ ወደ ደርሱ ንግባ? ሐዲስ ቁጥር 41 ላይ ነው ያለነው ዛሬ የሚቀራው ሰው ፈለተፈضل مشكورا السلام عليكم ورحمه الله الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم أربعة ديون هدس وعن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم يعجب يعجبه يعجبه التيمم في في تنعله وترجله وطهوره وفي شأنه كله متفق عليه طيب حديث عائشة يا عائشة حديث نو وعن عائشة أم المؤمنين ነች ከአይሻ ተዘገበ ከአማኞች እናት የነብያችን ሚስቶች በአጠቃላይ የአማኞች እናት በመባል ይታወቃሉ ኡሙል ሙእሚኒን ኡማሃቱል ሙእሚኒን ለብዙዎቹ ኡማሃቱል ሙእሚኒን እንላለን ለአንዷ ሲሆን ኡሙል ሙእሚኒን እንላለን እናቸው ያው አይሻ ቢንቱ ማን ነች ቢንቱ አስዲቅ የስዲቃ ቢንቱ ስዲቅ ይሏታል እሷም ሲዲቃ ነች አባቷም ስዲቅ ናቸው ረሱል አለይሂ ሰላቱ ወሰለም ያው እንግዲህ አንዳንድ የፍቅር ሲጨመርበት ፍቅር ያመጣላ። ከሰው ማንን ተወዳለው ሲሏቸው አኢሻን ብለዋል አሉ ከወንዶች ሲሏቸው ደግሞ አባቷን ብለዋል ልጅቷ ወልዶ አባቷን መጣተም የለምሽ ስለዚህ ወዱ ሁሉ ሞዴል ይላሉ ሴቶቹ እና አይሻ ረዲየላሁ عنها ስራውን አላህ ይወደድላትና انها قالت ارسم አለች كان رسول الله صلى الله عليه وسلم يا الله መልእክተኛ ነበሩ يعجبه የሚደንቃቸው ደስ የሚላቸው ሰው ነበሩ ምን አተየሙኑ በቀኝ በቀኝ መስራት ቀኝ የሚያስፈልገውን ነገር በቀኝ መጀመር በጣም የሚንቃቸውና ደስ የሚላቸው خلق ፍጡር ነበሩ ለምሳሌ ፊተናዑሊሂ ጫማ ሲለብሱ መጀመሪያ የሚለብሱት ቀኛቸውን ነው ቀጥሎ ግራቸውን ነው ወተረጁሊሂ ጸጉራቸውን ሲያበጥሩ ጸጉር ማበጠር መጎፈርም ያው ያለ ነው ይበጠራል አሁን ጽዳቱ እንዲጠብቅ ማን ቆሻሻ እንዳይሸከም በሀገራችን ወጣቶች ይሄ ወያሎች አሉ አይደል እነሱ አጨፍረው ፈትለው ምን ብለው አቆሽሸው ለይታ እኮ የሚዘገንን ነው ረሱል አለይሂ ሰላቱ ወሰለም ይንከባከቡታል ያበጥሩታል ማለት ነው ተበጥሮ ትክክለኛ ጎፈር ነበራቸው ማለት ነው ስለዚህ ሲያበጥሩ ጸጉራቸውን በቀኝ መጀመር ይስላቸዋል ቀኝ ጎን ማለት ነው ሲላጩም እንደዛው ወጡሁሪሂ ሲጸዳዱ ሲጸዳዱ ስንል እንግዲህ ውዱ ሲያረጉም ሆነ ገላቸውን ሲታጠቡም ሆነ እንደው መጸዳዳት መተጣጠብን መጸዳዳት ሲፈልጉ ሲያስቡና ሲጀምሩ በቀኝ በቀኝ ማረግን ይመርጡ ነበረ አሉና ለምሳሌ ተናዑልን ተረጅሉን ጡሁርን ጠቀሱ እንደገና ወፊ ሸእኒሂ ኩሊ ያረ ነው በማንኛውም ጊዜ ቀኝ ነገር ደስ ይላቸዋል አለ ይሄ ምን ይባላል ተዕሚሙን بعد التخصيص ይባላል ተዕሚሙን بعد التخصيص ነጣጥሎ ገነጣጥሎ ምሳሌ ማቅረብ ከጀመሩ በኋላ ፊተናዑሊሂ ወተረጁሊሂ ወጥሁሪ ካሉ በኋላ ወፊሸኒ ኩሊ ያሉ አይሻ በማንኛውም ነገር በቀኝ በቀኝ መጀመር ደስ ይላቸው ነበረ አሉ ይሄ በግራ መጀመር የሚፈለግበትን ቦታ አለ በነገራችን ላይ አሁን officially كل የሚለው عموم ነው ጀነራል ነው ከዚህ ውስጥ ግን ከመስኪ ሲወጡ ግራ ልብስ ስናወጣ ግራ ነው የሚቀድመው ሱሪ ስናወጣ ለምሳሌ እስቲንጃ ከፈለግን በግራ ነው እናደርገው ቆሻሻ ነገር ላይና ደስ የማይል ነገር ላይ ግራ ነው የሚቀድመው ጥሩ ነገር ላይ መስጊድ ስንገባ ጫማ ስንለብስ ጸጉር ስናበጥር የመሳሰሉ ጥሩ ነገር ላይ ደግሞ በቀይ በቀይ መጀመር ደስ ይላቸው ነበረ ነው ሐዲሱ متفق عليه ቡኻሪና ሙስሊም የዘገቡት ሐዲስ ነው እከሌ እንደው ይዕጅቡ ከዛ ከተባለ በጣም ደስ ይለዋል ይደንቀዋል ያ ነገር ያዳንቀዋል ያ ነገርና ይወደዋል ይተገብረዋል ማለት ነው አዕጀበኒ هذا الشيء ይባላል لحسنه አንድ ነገር ውበት ስናይበት እይታውም ሆነ ምግብነቱም ሆነ ደስ የሚል ሲሆን አጀበው ከዛ ይባላል الامر يتعجب منه والمصدر العجب ለሚደንቅ ነገር አጀብ ነው የሚባለው ለሚደነቅለት ነገር الامر يتعجب منه عجب የሚል ደግሞ አለ عجب ደግሞ የማይወደድ ነው ይሄ ደግሞ واما العجب بضم العين وسكن الجيم ከሆነ عجب ከሆነ من اعجب فلان بنفسه ሰው ራሱን ሲያዳንቅ በራሱ ሲኩራራ اعجب فلان ይባላል ወይም ዑጅብ ይባላል ይሄ ኩራት ነው ኩራት ደግሞ አላህ እንጂ ለሰው አይገባም እሺ እና አሁን ነብዩ አለይሂ ሰላቱ ወሰለም ካነ يعجبه ማለት ካነ ይሰሩ من ቀኝ ደስላቸዋል ያበልጡታል ያስቀድሙታል ቅድሚያ ይሰጡታል ቀኝ ነገር ማለት ነው አጅብ ከሆነ ደግሞ አጅብ ከሆነ አይኑን በፈታ ካነበብ ነው ፈሁ አስሉ ዘነብ ይላሉ አጅበ ዘነብ የሚባል አለ የሰው ልጅ ሞቶ ሰውነቱ ከበሰበሰ በኋላ ኋላ የሚነሳውና የሚበቅለው በምንድነው አጅበ ዘነብ በምትባለው አካላችን ነው ምንድነው አከርካሪ ነው ምንድነው የምትባለው ወገባችን ላይ ታች የሁሉ መባቂያ ያሷ ነች አጅበ ዘነብ ስለዚህ አጅብ ከሆነ ለሷ ነው ትርጉሙ ማለት ነው ተየሙን ማለት ተቅዲሙ ለአይመን አለ ለአይሰር ነው يعجب التيمم ከተባለ ቀኝን ማስቀደም ከግራ ማለት ነው ከአቅጣጫም ከሆነ ከግራ አቅጣጫ ቀኝን አቅጣጫ ማስቀደም ማለት ነው ተናዑል ጫማ ብሏል ካልሲም ሊሆን ይችላል ጀውረብ የሚባል አለ ኹፍ የሚባል ነገር አለ ያው የሚጠለቁ ነገሮች አጠቃላይ ማለት ነው ተረጁ ሲል ጺምም ጺምም ይበጠራል ጸጉርም ይበጠራል በቀኝ መጀመሩ ይመረጣል ነው ጡሁር የሚለው በዶማ ከሆነቱ ለመጸዳዳቱ ለመታጠቡ ለተግባሩ ነው ብለናል طيب وفي شأنه كله የሚለው من الاشياء المستطابه ቀኝነቱ የሚደነቅበት ፈለግበት ቦታ ላይ ማለት ነው ብያችኋለሁ ከዚህ ሐዲስ የምንረዳቸው ዋና ዋና ፍሬ ሐሳቦች ጫማም ሲለበስ ሲበጠርም ሲጸዳዱም እና እነዚህን የመሳሰሉ ተግባራቶች ላይ ቀኝ ማስቀደሙ ተወዳጅ ነው ፊሻኒ ኩል የሚለው ከተخصص በኋላ ታዕሚም ነው የመጣው ራሱ ታዕሚሙ ደግሞ ይخصص እንደገና ቆሻሻ ነገር ከሆነ ግራ ይቀድማል ብለን ማለት ነው اجمع العلماء على ان تقديم اليمنى في الوضوء سنه يا امام النووي ቀኝን ማስቀደም ውዶ ላይ አሁን ማስቀደም ደስ ይላቸዋል ነው ያለው ግን ማስቀደም ዋጅብ ነው ሱና ነው የሚለውን ነገር ለማወቅ يقول الامام النووي رحمه الله اجمع العلماء على ان تقديم اليمنى في الوضوء سنه ቀኝን ማስቀደሙ ሱና ነው ሱና ከተባለ መን خالفها فاته الفضل ወተመውዱሁ ቀኝ ግሬን ሳላጥብ ግራ ግሬን ባጥቦ ለምሳሌ ቀጥዬ ግራይን ቀኝ ግሬን አጠብኩት ውዶ ይበላሻል አይበላሽም ኢጅማዕ አለ ያው ኢማሙ ነወዊ ሱና ነው ከተባለ ውዷችን አይበላሽም ማለት ነው قال في المغني مغني የሚባል كتاب ደግሞ ትልቅ አለ ሐንበልያው መذهب ላይ ትልቅ አለ ለምባ كتاب ነው لا نعلم في عدم الوجوب خلافا على المزي فرغاس لا نعلم ጥሩ ነው في عدم الوجوب واجب ላለመሆኑ خلاف አናቅም ያው ሱና ነው የሚለው ተስማምተዋል ማለት ነው ሱን ሌላው ራስም ስናበጥር ሆነ ጺማችንን ስንላጨውም ቀኝ መቅደም እንዳለበት ነው የሚያሳየው እጆቻችን ላይም ሆነ ከቀኝና ከግራ እጃችን ከግራችን ላይ ከቀኝና ከግራ እግራችን በሁሉም ነገር ላይ ለቀኝና ግራ የምንወስደው ማለት ነው ሌላው في الحديث دليل على أن المسلم الموفق يجعل من عاداته عبادات ይባላል አላህ የወፈቀው አማኝ ወንድም ይሁን ሴት ባህልን ወደ ዒባዳ ይቀይራል እኛ የተቸገርነው አሁን ዒባዳችንን ወደ ባህል እየቀየርን ነው ነገር ግን ባህልን ወደ ኢባዳ መቀየር ከፈቻ ምኝታ ሆን ባህል ነው ወይም ደግሞ አዳት ነው ልምድ ነው ማንም ሰው ምኝታን ኢባዳ ማድረግ ይቻላል ምኝታን ወደ ኢባዳ መቀየር ይቻላል እንዴት ብሎ ሰውየው ሲበላ ይሄን ምግብ በልቼ ሰውነቴን ትንሽ አጠንክሬ ልሰግድ ልጾም ይሰማል طيب ሲበላ ሲጠጣ ዒባዳ ላደርግበት ለዒባዳ እንዲያግዝ ብሎ ከበላው መብላቱ አዳት ነበረ ወደ ዒባዳ ይቀየራል ሲተኛ ትንሽ ረፍ ብዬ ተሎ ተነስቼ ቂያመ ሌል የሌሊት ሶላት እንድሰግድ እንዲያጠናክረኝ እረፍ ማለት አለብኝ ብሎ ካረፈ ወይም ካረፈች እንቅልፉ ራሱ ዒባዳ ነው ማለት ነው የታሰበለት አላማው ለዒባዳ ስለሆነ ወደ ዒባዳ ይቀየራል ስለዚህ ሙወፈቅ የሆነ ሰው አዳቱን ወደ ዒባዳ ይቀይራል فإن الأمور العادية حينما يأتي بها متبعا في ذلك هدي النبي صلى الله عليه وسلم وقاصدا بها القربة والعبادة فإن هذه العادات تصير عبادات سبحان الله عند سو ማንኛውንም ነገር የነብዩን አለይሂ ሰላቱ ወሰለም ፈለግ ተከትሎ ከሰራ አበላልንም አጠጣጥንም አተኛኝትንም ሱናውን ጠብቆ ከተኛ ሱናውን ጠብቆ ከበላ ኢባዳ ይሆናል ማለት ነው አያችሁ ከንያም በላይ ደግሞ ቁርባ ወደ አላህ የሚያቀርባ ግን ማሰብ አለብን ወቢላ አክሲ ከሆነስ በተቃራኒው ኢባዳን ወደ አዳት መቀየሩ ማለት ነው فإن عبادات الغافل ያሹት የዝንጉዎች ኢባዳ ተሲር ወዓዳት ባህል ባህል ይሆናል አዳት ይሆናል አንዳንድ ሰዎች ቆለ ለባህል ነው የሚሰግዱ ሶላቱን እንደው ከላይ ሲመጣ ሙስሊም እየሰገደ አይቷል ገብቶ ሰግዶ ይወጣል እንጂ አላህ ዘንድ ይመረመርበታለሁ አጅር አገኝበታለሁ ብሎ የማያስቡ ሰዎች አሉ ቁርአን የሚቀሩትም ትምህርት ቤት የሚሄዱትም ዩኒቨርሲቲ የሚገቡትም ያው ከበላቸው አሉ ሲገቡ ሲወጡ ሌላ ስራ እንደላሽ አውቀው ዝም ብሎ ከገቡ ዋጋ የለውም የዝንጉዎች ኢባዳ ወደ አዳት እንደሚቀየር ሁሉ የሙወፈቆቹ ደግሞ አላህ የወፈቃቸው ለጥሩ ነገር ያደላቸው አዳቱን ወደ ኢባዳ ይቀይሩታል ነው ባጭሩ እንግዲህ አዳትን ወደ ኢባዳ ከሚቀይሩት አድርገን ነው የምንለው ሶላት ስንገባ አተህያቱን ስንቀራው ፋቲሃውን ስንቀራው اللهم اغفر لي اللهم اغفر لي اللهم اغفر لي ولوالدي ስንለው ትርጉሙን እያሰብነው ምን እያልን እንደሆነ ምን እንዲያሰብን ምን እንደተፈለገበት ይሄ ቃት እያስተነተን ከሆነ ሶላት ተሰግዷል አለዛ የዛሬው ሶላት ትክክል አይደለም ምክንያቱም ሶላት ሲጀመር ከዚህ ከተማ እነሳለሁኝ ሶላቱ ሲያልቅ እዚህ ከተማ ገባ ነበር አላሉ ሰውየው ሶላት ገብቶስ ሌላ ቦታ ነው ያለው ኢማሙ ሲሳሳት ማረጋገጫው እስከዛሬ ምድረስበት ቦታ አልደረሱም አላሉ እንደዛ መሆን የለበትም ያ የዝንጉዎቹ ነው የዝንጉዎቹ ሶላት ነው እንደዛ ያለው ኢባዳችን እንዲያምር ከተፈለገ والله ነው የምላችሁ ዱዓችን የማይሆንበት የማይበስልበት ደርሶ ፍሬውን የማናገኝበት ምክንያት የዱዓ አደራረጋችን ስልት ነው እንደ አላህ መፈል ወልዲን ቀራዋል አታያት ቀራዋል ትርጉሙ ምን እንደሆነ ምን እንደ አላህ ምን እንደለመነው ማናቀም እንኳን ሌላ ሊያዝልን ማለት ነው ስለዚህ አዳትን ወደ ኢባዳት ለመቀየር እንጂ ኢባዳትን ወደ አዳት የምንቀይረው ከሆነ ዝንጉዎች ነን ዝንጉነት ደግሞ ጥፈው ልማት የለውም ለማለት ነው ቀጥሎ ወደሚቀጥለው ሐዲስ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم إذا توضعتم فابدأوا بميامنكم أخرجه أربعة وصححه ابن حزيمة طيب እናንተ እንድትቀሩት ነው የምፈልገው ምክንያቱም ደርስ ላይ መገኘት ስላለባችሁ ይመለከተናል ብላችሁ እንድትቀምጡ ተፈልጎ ነው የሚቀራጠፉ ነው የመሳቸው طيب وعن ابي هريره كابو هريره تزجب روي عن ابي هريره ማለት ነው رضي الله عنه انه قال እሳቸው አሉ አቡ ሁረይራ ምን አሉ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ምን አሉ اذا توضأتم ውዱ በምታደርጉበት ሰዓት ايها الناس ወንዶችም ሆናችሁ ሴቶቹ ውዱ በምታደርጉበት ሰዓት فابدؤ ጀምሩ ቢመያሚኒኩም በቀኞቻችሁ በቀኞቻችሁ ጀምሩ ከግርም ሆነ ከጅም ሆነ ከማንኛውም ነገር በቀኝ በቀኝ ጀምሩ ብለው መናገራቸውን አቡ ሁረይራ ያስተላልፉልናል ይሄን ሐዲስ ደግሞ ከታዋቂ የሐዲስ ዘጋቢዎች ወይም ደግሞ ምሁራኖች ጸሐፊዎች አخرجه الاربعه አራቱ ዘግበውታል አቡ ዳውድ ትርሚዚ ነሳ ኢብኑ ማጀህ ማለት ነው ወሰሐሐሁ ኢብኑ ኹዘይማተ ኢብኑ ኹዘይማ የተባሉ ታላቁ ዓሊም ሐዲሱን ጥሩ ሲሉም አዳንቀውታል ነው የሚለው طيب اذا توضؤتم اذا የምትለውን ዞርፍ ይሏታል ወደፊት ለሚመጣ ነገር በአብዛኝ ወደፊት ለሚከሰት ነገር እቃ ነች ተሸካሚ ነች ውዱአችሁ ወደፊት ከተከሰተ ማለት ሆነ ጊዜ ላይ ሆነ ላይ ውዱ ማድረግ ከተከሰተ ማለት ያ ውዱ ምናርግበት ሰዓት እንደቃ ሆኖ ውዱ ምናድር ተግባራችንን ተሸከመ ይወሰዳል ማለት ነው ኢዳ የሚለው ቃል እና ማዕነ ሸርጥ አለው ብዙን ጊዜ ላሉ እሺ ኢዳ ተወضأتم ማዲ ጋርም ትያዙ በአብዛኝ فعله ማዲ ማዲ ለፍዝ مستقبل مستقبل معنى ነው የሚሆነው ይላሉ ወይም مستقبل المعنى اذا የምትገባበት ቃላት ሐላፊ ግስ ነው የሚሆነው ሐላፊ ግስ እሷ ደግሞ ወደፊት ታመለክታለች እያለ ነው እሷ ሐላፊው ግስ ላይ ስትገባ ያ የገባችበት ቃላቱ ሐላፊ ነው ነገር ግን ትርጉሙና ሐሳቡ ወደፊት የሚያመለክት ነው የሚሆነው ለምሳሌ اذا ተወዶት ማለት ተወዶት ማለት ተወዶአ ከተባለ ባለፈው ጊዜ ውዱ አድርጓል ማለት ነበር ተወዶኡ ባለፈው ጊዜ ውዱ አድርገዋል ማለት ነበር ግን اذا ስገባበት ማዕናው اذا ተወዶአቱም ውዱ በምታደርጉ ሰዓት ብለን የምንተረጉመው ማለት ነው ተወዱ معناه اذا اردتم الوضوء او شرعتم فيه ውዱስ በገባችሁ ጊዜ ወይ ውዱ ማድረግን በምታስቡበት ሰዓት ቀኝን አስቀድሙ በቀኝ ጀምሩ ማለት ነው ስለዚህ እጆች ላይም ሆነ እግሮች ላይ ቀኝ ማስቀደሙ ተወዳጅ ነው የቅድሙን ሐዲስ የሚደግፍ ነው ካን يعجبه التيمم في تناوله وترجله وطهوره وفي شأنه كله ከሚለው ጋር ያው አንድ ሐሳብ ነው የያዘው ፊት ላይ ግን ያው ፊት ፊት ነው አይደለ ቀኝ ግራ የሚባል ነገር የለውም ፊታችን አንድ አካል ነው የሚሆነው መጉመጥመጡም ሆነ ስንሻቁም ሆነ ቅደም ተከተሉ ይጠብቅ ነው የምንለው እንጂ ቀኝ ግራ የሚባል ነገር የለውም እጅ ላይ ከመጣን እግር ላይ ከመጣን ቀኝ እግር ቀኝ እጅ እንላለን ማለት ነው طيب በቀኝ መጀመሩ አሁንም ዋጅብ ነው አንልም ማስቀደሙ ግን በቀኝ መጀመሩ ይወደዳል ጥሩ ነው ነው የምንለው طيب ቀጥሎ 43ኛው ሐዲስ السلام عليكم ورحمة الله وبركاته أستاذ يسمى عليكم السلام ورحمة الله نعم وعن المغيرة بن شعبة رضي الله عنه أن النبي صلى الله عليه وسلم توضأ فمسح بناصيته وعلى العمامة والخفين أخرجه المسلم مغيرة ابن شعبة كتب على صحابي تزجب مغيرة ابن شعبة شعبة ليش كهونه مغيرة مالتنا مغيرة أبو عبد الله وإم أبو عيسى بمبال توكال የውመል ኸንደቅ በአራተኛው ዓመተ ሂጅራ ላይ የሰለመ ሰው ነው መጀመሪያ ወደ ሂጅራ አድርጎ ሲገባ ስልምና ሲቀበል ሁዴስ የመጀመሪያ ጦርነት ያጋጠመው የሁዴቢያው ጦርነት ነው ይላል በአጠቃላይ ላይ ነው የሞተው ኩፋ ላይ ማለት ኢራቅ ማለት ነው ሙአዊያ ስልጣን ሰጥቶ ተዛሹሞት ነበር ይባላል አላየሃል 50ኛው ዓመተ ሂጅራ አካባቢ ላይ ነው የሞተው ይላሉ ሹዕባህ ሽማን በዶማን ምናነባት አይኗን በስኩን እና ሙጊራ ኢብኑ ሹዕባ ምን አለ አን ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተወዷአ ውዱ አድርገዋል አለ ያው የምናቀውን ውዱ ውዱ አድርገዋል አለ طيب እና ውዱአቸው ላይ ያያትን ልዩ ክስተት ነው የሚነግረን فمسح አብሰዋል ቢናሲየቲሂ ፊት ለፊት ያለው የራሳቸውን ምንድን ባለው ቅንጥ ማለት ነው ቅንጥ ወይም ኮርናል ብለው ራሳችን ከፊት ከኋላ ከቀኝ ከግራ ተብሎ ለአራት እንከፍለዋለን በስ ከፊታችን ያለው ይሄ ባራ የሚወጣበት ማለት ነው ናሲያ ይባላል ፈመሰሐ አብሰዋል ቢናሲየቲሂ ማለት بمعنى ናሲየተሁ ማለት ነው ፊት ለፊት ያለውን ራሳቸውን وعلى العمامه ከዛ ደግሞ በጥምጣማቸው ላይም والخفين በሁለቱም ኹፍ ላይ ማብሰው ሰግደዋል ውዱ አድርገው አይቻቸዋለሁ ሲል መናገሩን አስተላልፏል ኢማሙ ሙስሊም ሐዲሱን ዘግበውታል ነው ናሲያ قصاص الشعر مقدم الراس طيب نواسم ይባላል ነዋሲ ወናሲያት ኢማ ማለት ያው የምታውቀው የሚጠመጠመው ነው እንደ ሱዳን ማገው ተመጠሙት እንደ ሱዳን መሰለበሰም ያው ጥምጣም ይባላል ሆፍ የምታውቁ ሆፍ ነው ያው እንደ ካልስ የሚጠለቅ ነው leather ሊሆን ይችላል ቆዳ ሊሆን ይችላል ምንም ይሁን ምን እግር ላይ የሚጠለቅ ሆፍ ይባላል ከጫማ በላይ ከጫማ ውስጥ ማለት የሚለበስ ነው መስጊድም ሲገቡ እሱን እንደ ካልስ ይጠቀሙታል እዛ ሲገባሉ ማለት ነው አላየሃል ይሄ ሱሐቢ እየነገረን ያለው ምንድነው አሁን ራሳቸው የተወሰነ ጫፉን አብሰዋል ከዛ በጥምጣማቸው ላይ ሄደዋል እታች ደግሞ እግራቸው ላይ በኹፍ ላይ አብሰዋል እያሉ አንድ ላይ ቢልመስህ عليهما معا ከፊል ዑለማም ደግሞ ግማሽ ራሱን ግማሽ ጥምጣሙ ላይ ቢያብስ ይቻላል ነው ይሄም አንድ አካር ነው والراجح ان الجمع بينهما انما هو بروايه الحديث وانه صلى الله عليه وسلم مسح الامامه وحدها ጥምጣም ሙሉ ራሳቸውን ጥምጣም ጠምጥመው በላይ ማብሰዋል ነው የሚለው እንደገና ወመሰሐ الراس وحده مبتدئا بالناسيه ራሳቸው ብቻ ጸጉር ማለት ልብስ አይለብሱ ራሳቸውን ብቻውን ሙሉንም አብሰዋል የጀመሩት ከግንባር በኩል ነው ከፊት ለፊት ማለት ነው ስለዚህ ሪዋዮቹ ብዙ ናቸው ማለት ነው ሙሉ ጸጉርን አብሰዋል አንድ ዘገባ ነው እንደገና የተወሰነ ራሳቸውን አብሰው የተወሰነ ደግሞ በጥምጣማ ላይ ያብሰው ሄደዋል ሁለተኛው ዘገባ ነው ሶስተኛው ሙሉ ራሳቸውን ጠምጥመው ጥምጣሙን ሳያወልቁ በላው ላይ ማብሰዋል የሚልም አለ طيب ሌላው اقتصاره صلى الله عليه وسلم على مسح الناسيه لم يحفظ عنه እዚህ ጋር ግን አንድ ማለት ያለብን ነገር ምንድነው በፊት ለፊት ያለውን ራሳቸውን ብቻ አብሰው ሌላውን ራስ ሳያብሱ በጥምጣም ላይም ይሁን በፀጉር ላይም ይሁን ሳይነኩ ዝም ብቻ አብሰው ቀርተዋል የሚል ከሆነ ስህተት ነው ያ ابن قيم እዚህ ጋር ምን ይላሉ لم يصح عنه صلى الله عليه وسلم انه اقتصر على مسح بعد راسه البته ግማሽ ራሳቸውን ብቻ አብሰው ሌላውን ሳያብሱ ቀርተዋል የሚል ሶሂህ ሐዲስ የለም ስለዚህ ኢማሙ ሻፊዒ መዝሐብ ትንሽ ወረደ ጸጉር አግብቶ ሰን ካበሰም ይበቃል የሚል አቋም አላቸው ሐነፍየው አንድ አራተኛውን ካበሰ በቂ ነው ይላሉ አንድ አራተኛው ከራሱ ካበሰ በቂ ነው ይላሉ ላ አሁን ሶስት ዘገባ ነገራቸዋለሁ ሙሉ ራስን ሳይሸፍኑ በጸጉር ላይ ማበስ ወይ ደግሞ በሙሉ ጠምጥሞ በጥምጣም ላይ ሙሉ ማበስ ወይ ደግሞ የተወሰነ ጸጉርን አብሶ የተወሰነ ደግሞ በጥምጣም ላይ ማበስ ይሄ ችግር የለው ይቻላል ከዚህ ውጭ ግን ራሳቸው ባዶ ሆኖ ጥምጣምም ይኑረው አንድ አራተኛውን ብቻ አብሰው ሌላውን አልነኩትም የሚል ካለ ተሳስቷል ይላል ሶሂህ ሐዲስ የለም ይላል <clears throat> طيب ሌላው ጀዋዝ መስህ على الامامه በጥምጣም ላይ ማበስ እንደሚቻል ነው ኢማሙ አህመድ መዝሐብም በግልጽ ነው የሚያስቀምጠው ማለት ነው ለዚህ መረጃው መስሐ على ኢማመቲ ወኹፈይሂ ብሏልና ይላሉ طيب ሌላው ኹፍ በኹፍ ማበስ የሚቻል የሚለው ነው የሚያመለክተው እሱ ግልጽ የሆነ ሐዲስም አለው ባብም አለው እናያለን ያ አላህ 44 السلام عليكم ورحمة الله وبركاته أستاذنا وعليكم السلام ورحمة الله وبركاته عليك الصلاة والسلام رسول الله صلى الله عليه وسلم وعن جابر بن عبد الله رضي الله تعالى عنهما في صفة حج النبي صلى الله عليه وسلم قال ابدأوا بما بدأ الله به أخرجه النسائي أخرجهن النسائي هكذا بلفظ الأمر وهو عند مسلم بلفظ الخبر طيب نجمر علي الحمد لله والصلاة والسلام على رسول الله ناشو نعم، يعني شو تنش نستكاكي نربطها لو إن شاء الله آه، وعن جابر كجابر تزقب رضي الله عنه سراون الله يريد الله النار ጃቢር ኢብኑ አብዱላህ ከሚባለው ሱሐቢ ተዘገበ في صفه حج النبي صلى الله عليه وسلم የነብያችንን የሐጅ አደራረግና አፈጻጸም በሚያብራራበትና በሚናገርበት ሰዓት ማለት ነው ቃለ ማለት አነ ነብይ ቃል እንደማለት ነብያችን ብለዋል ማለት ኢብደኡ ጀምሩ ቢማ በዳ አላሁ ቢሂ በዚያ እሱ አላህ በጀመረበት ጀምሩ ብለው ተናግረዋል ማለትን አስተላልፈዋል ነው አላህ የጀመረው ምን ብሎ ነው ውዶ ላይም ከሆነ اذا قمت تغسل وايديكم እያለ ወደዛ ቀጥሏል ከዛ በፊት እጅ ማጠብ እጅ ማበስ ማጠብ ሱና ነው ብለናል طيب እንደገና ሐጅ ላይ ደግሞ ሲናገሩ ይብደው بما بدا الله به ሲሉ ان الصفا والمروه ነው አላህ የጀመረው እነሶፋ የተነሳው እነሶፋ ስላለ ከሶፋ ነው የምንጀምረው ቀጥሎ ወል መርዋ ወደ መርዋ ነው የምንሄደው ማለት ነው የምንጨርሰው መርዋ ላይ ነው ይሄ አላህ በጀመረው ጀምሮ የሚለው ሐጅን አስመልክተው የተናገሩት ነገር ግን ብዙ ቦታ ላይ ልንጠቀምበት የምንችልበት በቂ መረጃ ነው ማለት ነው ሰውዶ ላይ ቢሆን ይገባል በሶላት ላይ ቢሆን ይገባል ማለት ነው فيشرع ان يطبق في كل امر رتبه الله تعالى አላህ ስርዓት አስይዞ ረትቦ አስቀምጠው ነገር ላይ ከመጀመሪያው የምንጀምረው ፈዩታ ቢሂ አላ ሐሰቢ ማ ረተበሁ الله تعالى አላህ እንዲያስቀምጠው ሐጅ ሰው እነሱ ሷል መርዋን ሶፋ መርዋን ይቀጥላለን ነው ውዶ ላይ ሲሆን ደግሞ ያው ከእጃችን ጀምረን ፊት እናጥባለን ከዛ እያን እንቀጥላለን ማለት ነው المؤلف رحمه الله ساق هذه القطعه من حديث صفه حج النبي ليبين ان العبره بعموم اللفظ لا بخصوص السبب لا المفسرش ብዙ ጊዜ አንዳንድ የቁርአን የሚናገራቸው ሐዲስ የሚናገራቸው አነጋገሩ ነው መታየት ያለበት ቃላቱ ያ ሐዲስ የተናገሩበት ምክንያቱ ቁርአኑ የወረደበት ምክንያቱ ብቻ ሳይሆን መታየት ያለበት ቃላቱ ሌላን ያካታል አያካትትም የሚለው መታየት ያለበት ኢብደው بما بدا الله ማለታቸው ለሐጅ ብቻ አያጥርም ማለት ነው ሰበቡም ሶፋ መርዋ ላይ ይናገሩት እንጂ ሰውዶ ላይ የሚመጣል በሌሎች ላይ የሚመጣል ለማለት عموم አምር እንዳለው ለማስጠቀም ፈልገው ነው እዚጋ ይሄን ሐዲስ ያመጡት ይላል አخرجه النسائي هكذا አሁን በዘገበው መሰረት ማለት ቢለፍ ዝል አምሪ ابدأوا ብሎ ابدأوا ምለው አምር ነው ይሄ እንዳይከብዳችሁ هكذا እዚህ አድርገው እንዴት ቢለፍ ዝል አምሪ በትዕዛዝ መልኩ ابدأ ማለት ጀምር ማለት ነው ابدأ ማ ለሁለት ሰዎች ጀምሩ ማለት ነው ለሁለት ሰዎች ابدؤوا ማለት ለብዙዎቹ ነው ግን ትዕዛዙን ዝሮ ዝሮ ابدؤوا ጀምሩ ማለት ነው ስለዚህ ቢለፍዝ الامر ነው በትዕዛዝ መልኩ ነው وهو ይሄው ሐዲስ እንደ ሙስሊም ሙስሊም ጋር ከሄድን ደግሞ ኢማም ሙስሊም ሲዘግቡት ቢለፍዝ الخبر በወሬ መልኩ ነው ምን ማለት ነው ቢለፍዝ خبر ማለት ጀምሩ ሳይሆን ተጀምሯል ይብደኡ مثلا يبدأ بما بدأ الله به يبدأ ቢማ በዳ አላህ ቢካን خبر ነው የሚባለው አላህ በጀመረበት ይጀመራል ካሉ ወሬ ነው የሚባል ይሄ ጀምር ካለ ግን አምር ይባላል ትእዛዝ ይባላል ابداوا فعل امر مبني على حذف النون والواو فاعل نون بما بدا الله به يشير الى الترتيب بين الاعضاء في الوضوء كما رتبه كما رتبته الايه ነው የሚለው طيب ያው አምርና እንትን የሚለው እንዳይከብዳችሁ ግልጽ ነው ስለዚህ በትእዛዝም በተግባርም ተገንቷል ነው የሚለው ወይም ደግሞ ነብያችን አለይሂ ሰላቱ ወሰለም በደአ አን ነብይ ሰለላሁ ዐለይሂ ወሰለም በደአ ጀምረዋል ቢማ በዳ አላሁ ቢሂ አላህ በጀመረው ጀምረው ሰርተዋል ካለም خبر ይባላል ይሄ አምራ ይባላል በደአ ከሆነ ابدا ከሆነ ابداوا ከሆነ አምር ይባላል 45ኛ ሐዲስ وعنه رضي الله عنه قال كان النبي صلى الله عليه وسلم إذا توضأ أدار الماء على مرفقيه أخرجه الدار قطبي بإسناد ضعيف طيب جابر بن عبد الله ስራቸውን አላህ ወደላቸውን ጃብር ኢብኑ አብዱላህ ታዋቂ ሱሐቢ ናቸው ብዙ ታሪክ አላቸው እናያለን በሰፊ ሰዓት قال አሉ كان النبي صلى الله عليه وسلم يا الله መሉ ካነ ነበሩ ካነ ነበረ ነበረ ማለት ነው ያው ለከበረታ ነበሩ ምንለው النبي صلى الله عليه وسلم يا الله መልእክተኛ ነበሩ اذا توضأ ውዱእ በሚያደርጉበት ሰዓት አዳር الماء ውሃውን ያዞሩት ነበር ወይም ደግሞ ያፈሱት ነበር አላ ሚርፈቀይሂ ሁለት ሚርፈቃቸው ላይ ሚርፈቅ ማለት ክር ነው ምንም ማጠቃችን ተካያ ላይ የምንመረኮዝበት ማለት ነው ከክንዳችን በላይ ያለው በይነል ባይ ወዝራ ያለው ማጠፊያ ሚርፈቅ ይባላል የቀኝ እጃችን የግራ እጃችን ሲታይ ሁለት ነው ሚርፋቀ ይሄ እሱ ላይ ያዞሩት ነበረ ውሃውን እንድታግራ አግራ ቪዲዮ ይላል እንግዲህ አዳር የሚለው ነገር بمعنى اجر الماء ውሃውን አፈሰውታል ማለት ነው وعممه አዳርሰውታል ሰውነታቸውን ይክንዳቸውን على جميع المرفقين ማለት አንዳንድ ሰዎች ለፊት ብቻ አጥበው በጀርባ ያለውን አያጥቡትም እግርም ሲያጥቡ ቁርጭምጭሚት አካባቢ ይቀርባቸዋል እንደዛ የሚባል ነገር የለም ማዳረስ አለብን ነው ፊት ለፊት ይሄ ክንዳችን ስናጥበው እንደገና እጃችን ታችን አምጥተን ወደ ላይ እናደርሰዋለን ማለት ነው ይሄ ካልሆነ ውዱእ ሙሉ አይሆንም اذا توضا ማለት اذا شرع في الوضوء ውዱእ ሲገቡ وغسل يديه እጆቻቸውን በሚያጡበት ሰዓት አዳረ بمعنى አጅረ الماء ውሃውን እያፈሰሱ በእጃቸው እየፈገፈጉ አዳርሰውታል ማለት ነው ያው ውዱእ ማድረግ ስለምታውቁ ይገባቸዋል ብዬ ገምታለሁ اخرجه الدارقطني دارقطني ዘግበውታል بسند ضعيف ደከም ባለ ዘገባ ነው ዘጋቢዎቹ ናቸው ድክመት ያለባቸው ተገንተውበታል ማለት ነው ሐላ ደካማ ከሆነ ዘመን አመጣ የሰውዬ ያልን እንደሆነ አይ ዘጋቢዎቹ ችግር ኑሮባቸው ሐዲሱ ውድቅ ብናረገውም ሌላ የሚደግፈው ሶሂህ ሐዲስ ስላለ ትምህርት መውሰድ ያለብን ይሄን ነው አመጣጡ ምክንያቱም ኢስባግ الوضوء ፈና واسبغ في الوضوء وضوء ላይ ኢስባግ አድርግ ኢስባግ ማለት አንድ ትርጉም ምን ብለናል ታሚም ማዳረስ ነው ብለናል ስለዚህ አሁን የሚፈቃቸው ሁሉ አደርሰው ያጥባሉ የሚለው ያኛው ስለሚደግፈው ነው ነው እሺ انه توضا حتى شرع في العضد قال هكذا رايت رسول الله صلى الله عليه وسلم توضا የሚል في صحيح مسلم حديث አለ ሌላ ሐዲስ ማለት ነው ይሄን የሚያጠናክር في صحيح مسلم እንደዚህ አዘው ክንዳቸውን ሲያጥቡ አይቻለሁ የሚል አለውና معنى الحديث የሐዲሱ ፍሬ ሐሳብ ተቀባይታለው ነው ከይቅርታ ጋር ዛሬ ዝብናቁም ደስ ይለኛል